أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدكلناهم جنات النعيم ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم ۖ منهم أمة مقتصدة وكثير منهم ساء ما يعملون بسم الله الرحمن الرحيم <coughs> الحمد لله الصلاة والسلام على رسول الله محمد ابن عبد الله وعلى آله وأصحابه ومن والاه يقول الباري جل وعلا في محكم تنزيله بعد أعوذ بالله من الشيطان الرجيم ولو أن أهل القرى آمنوا واتقوا ولو أن أهل الكتاب ولو أن أهل الكتاب آمنوا واتقوا الله سبحانه وتعالى ስለ አህለል ኪታቦች የሁዳና ነሳራዎች ብዙ ዘርዝሮልናል፣ ብዙ ብሎናል። አህለል ኪታቦችን አላሁ ስብሓነሁ ወተዓላ ከመጥፎ ባህሪያቸውና ከመጥፎ ስነ ምግባራቸው ጋር ያለውን ሁኔታ ሁሉ ሲያስረዳ ታዕሊመን ሊኡመትህ ነው። ኡመቱን የነብዩ እመት ሊማርበት እንዲያውቅበት እንደነሱ መሆን አደጋ እንደሚጋረጥበት እንዲረዳ ጭምር ነው። ወለው አነ አህለል ኪታብ ከኩቱበ ሰማዊያ ውስጥ الله سبحانه وتعالى የሁዳ ነሳራዎች በ الله سبحانه وتعالى እና በሩሱላቸው በሩሱሎቻቸው ቢያምኑና ሀቀል ኢማን ማለት ነው original የሆነ ተቅዋ ቢይዙ ኖሮ ከማንኛውም መሐሪም ነፍስያቸውን ከማልከስከስ ብርቁና የጸዱ ቢሆኑ ኖሮ ለከፈርና አንሁም ሰይአትህም ይላል አላሁ ስብሓነ ወተዓላ። እንጠርገው ነበረ፣ ድምስስ አርገን እናጠፋው ነበር ወንጀሎቻቸውን ሁሉ ማዕስያዎቻቸውን ሁሉ የተዳፈሩትን ሁሉ እንተወው ነበር እንጠርገው ነበር ይላል አላሁ ስብሓነሁ ወተዓላ። ያ ብቻም አይደለም፣ ተውበትና እስትግፋር ታክሎበት ሙሉ መመለስን ተመልሰው በተውራትና በኢንጂል ትክክለኛ አይነት መቆምንና መከተልን ከተያያዙ ሙከፍር ለሰይአታቸው ለወንጀሎቻቸው ለከፈርና አንሁም ሰይአትህም ማለት መሀውና አንሁም ذنوبهم التي اقترفوها مالتنا ይሄ ብቻም ሳይሆን ወላ አድኸልናሁም ጀናት ነዒም ይላል። እናስገባቸዋለን። ከዚሁም ጋራ ጅናኑ በነዒም በሙሉ ደስታዎች የተሟላ የተሽበረቀረቀ ጀነት እናስገባቸዋለን ይላል። ወለው አነሁም አቃሙ ተውራት ወልኢንጂል ወማ ኡንዝለ ኢለይህም ምን ረቢህም ይላል። በአላሁ ስብሓነ ወተዓላ ትእዛዛቶችና በተውራት በእንጂል ባሉት ትእዛዛቶች ተግባሩን የሚፈጽሙ ከሆነማ በነቢዩ ላይ በወረደ ቁርአንና እነሱ ላይ በወረደባቸው ሁሉ ተግባሩ ላይ የሚገኙ ሆኖ ከታዩ ለአከሉ ሚን ፈውቅህም ወሚን ታህቲ አርጁልህም ይላል። አርዛቃቸውንም እናሰፋዋለን ማለት ነው። ርስቃቸው ሰፋ ባለመልኩ ሚን በረካት ሰማይ ወልአርድ ይዘንብላቸዋል፣ ይደሰታሉ ይላል። ሸርጡ ግን ተውራት ላይ መቆም፣ እንጂል ላይ መቆም ብቻ ሳይሆን ተግባሩ ላይ አፈጻጸሙ ላይ መገኘትም ዋነኛው ይሆናል ማለት ነው። ምንሁም ኡመቱ ሙቅተሲዳ ከነሱም ውስጥ ከአለል ኪታቦች ውስጥ ኡመቱን ሙዕተዲለቱን ሙስተቂማ ማለት ነው። ቀጥ ብሎ የቆሙና በአቋማቸው ያልወላወሉ ፍትሃዊነታቸው ላይ የተረጋገጠላቸው እንዲሁም ነቢዩ ዓለይሂ ሰላቱ ወሰላም በመጡ ጊዜ እንደ አብደላህ ብኑ ሰላም፣ እንደነ ነጃሺ፣ እንደ ሰልማን አልፋሪሲ እነዚህን እነዚህን ሁሉ መጠቆሙ ነው አላሁ ስብሓነሁ ወተዓላ። ከእነሱም ውስጥ ኡመቱን ሙዕተዲላ ሙስተቂማ አቋማቸው ለቀጥ ብሎ የቆሙና ፍትሃዊ የሆኑ የነብዩን ንቡዋነት ያለማንገራገር የተቀበሉም አሉ ከመሃላቸው ውስጥ ይላል። ወከሲሩ ምንሁም ሳአ ማ ያዕመሉን። አብዛኛዎቹ ግን የሚሰሩት ነገር ሁሉ ሸራቸው፣ ተንኮላቸው የከፋ ነው ይላል። የሚሰሩት ስራ፣ ተንኮላቸው፣ ተግባራቸው በጣም የበዛ ነው ይላል አብዛኛዎቹ ጥቂቶቹ ኸይረኞች ውስጣቸው ላይ ቢኖሩም ያ አዩሃ ረሱሉ በልግ ማ ኡንዝለ ኢለይከ ምን ረቢከ ይላል አላሁ ስብሓነሁ ወተዓላ። ይሄ ኒዳኡን ተሽሪፍ ይባላል። እንዲህ አይነቱ ጥሪ የማዕረግ ጥሪ ነው፣ የክብር ጥሪ ነው። الله سبحانه وتعالى بأشرف الأوصاف نو سيدرا يا أيها الرسول بلغ ما أنزل إليك من ربك كالله سبحانه وتعالى كجيت زند يورد لهم وحي እንዳለ ادرس ለሰዎች رسالة ሪሳላህን በማድረስ ምንም የሚያግድ ነገር ሳይኖር አድርስ ይላል አላሁ ስብሓነሁ ወተዓላ በልግ ሪሳለተ ረቢክ غير مراقب أحدا ولا خائف أن ينالك مكروه ማለት ነው አደጋ ይደርስብኛል ችግር ይጋረጥብኛል ብለህ ሳትሰጋ ወኢን ለም ትፈአል ፈማ በለግተ ሪሳለታ ያወረድነውን ወሂ አንተ ላይ እንዳለ ባታደርስ አማናህና ሪሳላህን ፈማ በለግተ ሪሳለታ የንብዋህን ተልኮ አልተወጣህም ማለት ነው አለ አላሁ ስብሓነ ወተዓላ ምናልባት ዳዕዋንና የንቡዋ ተልኮውን ለመፈጸም በምታደርገው እንቅስቃሴ ሰውነህና የምትሰጋና የምትፈራቸው ነገሮች ውስጥህ በአጋጣሚ ቢመጡብህ ስጋት እንዳይገባብህ ይላል። ወላሁ ያእሲሙከ ሚነናስ ኢነላሃ ላ ያህዲ ልቀውመል ካፊሪን አላሁ ስብሓነ ወተዓላ ከማንኛውም አደጋ አድራሽ ከማንኛውም ተንኮል እሳቤ ላይ ከሚገባ ሁሉ ጠባቂህና ተከላካይ ራሱ ይሆናል ይላል። የሰው ልጅ ይሄ ለአንቢያዎች ለሩሱሎች መጀመሪያውኑ ስራ ተግባራቸው ነው። ይሄ ኡመት ደግሞ የበለጠ የነቢዩን ተግባር በመፈጸም ኡመተ ዳዕዋ ይባላል። ስለዚህ ለነቢዩ የተቀመጠ የቁርአን አያት ሁሉንም ያጋራል። የሰው ልጅ የነቢዩን ሪሳላ በሚያደርስና በሚያስተላልፍ ጊዜ የሚጋርጡበት ነገሮች ይኖራሉ። ሁሉ ደስተኛ ይሆናል ማለት አይቻልም። ካፊሩ ሙሉ የዲን ጥላቻ ይኖረዋል። ሙሉ ለሙሉ የዲን ጥላቻ ይኖረዋል። አይደለም ዳዋውን ሙሉ ዲኑንም አይፈልገውም። አዕዳውል ኢስላም በየትኛውም ሂደት ሰበቡ ምንም ይሁን ምንም ቢከስም ይፈልጋል። ዲኑ ቀና ባይል ይፈልጋል። አንዳንዶች ደግሞ ሙሽሪክ ሆነው በስመ ዲን ፍላጎትና ዓላማቸውን ለማሳካት ሲሉ ስታየው ሙስሊም ነው፣ ዳዕዋ ቃር ቃር የሚለው ይኖራል። ቁርአን ሲቀራ ልክ እንደዚህ ሲፈሰር ዳዋ ሲተላለፍ የማይመቸው ሚያመው ይኖራል። ዳዋ አድራጊ ሰው ለዲን አልኢስላም የሚንቀሳቀስ ሰው ይሄ ነቢዩ ላይ የወረደ ቁርአን አያት ይሄንንም ጭምር ያካትታል። ግራ ቀኙን ማየት የለበትም። ጠባቂው አላህ ስለሆነ የሚቆምለት አላህ ስለሆነ ዲን ላይ ሁሉ ይደሰታል ብለህ መጠበቅም የለብህም። ወላሁ ያእሲሙከ ሚነናስ አለ። የሰው ልጅ ይህን እስላምን ሲያስተላልፍ የነቢዩን ስራ ተግባር ሲያስተላልፍ ማ ዩቃሉ ለካ ኢላ ማ ቀድ ቂለ ልርሱል ሚን ቀብሊከ ይላል አላሁ ስብሓነሁ ወተዓላ። ምክንያቱም ሙናፊቆች ምን ይላሉ? ዲኑን ጠላሃው፣ የዲን ጠላት ሆንክ እንዳትልበት። ሙተደይን ነው ሙተደይን ይመስላል። ሽፋን ይሰጠውና የዲንና የዳዕዋ ተዋጊ ይሆናል፣ ጠላት ይሆናል። እኔን ማለት ነው ይላል። እኔ ሊነካ ተፈልጎ ነው ይላል። የእሱ ስም እኮ ቁርአን ላይ አልተጻፈም፣ ወይ ደግሞ በወህ ወርዶ እሱን ማለት ነው ንገረው ብሎም አላለም አላህ። ዳዕዋ የሚያደርግ ሰው የአላህ ስብሓነ ወተዓላን ህፍዝና ከለላ ብቻ ነው ማየት ያለበት ምክንያቱም ነቢዩ እሰይ ሲባሉ አይደለም እኮ ዲንን ያስተላለፉት። መጀመሪያ አላሁ ስብሓነ ወተዓላ ዒስመተላህ አህሉ መካዎች ሰናዲዶቿ ሁሳድ ሁሉ ሙዓኒድ የተባለ ሁሉ ጠላቶች ዲን ኢስላም ሲያንሰራራ አደጋው ከፍ ይላል ብለው የተለያየ አይነት ዘዴና ብልጠት እየተጠቀሙ አንዴ ከይሁዳ ጋር በመመሳጠር አንድ ሌላ የራሳቸውን የሆነ ዘዴ በመፍጠር ለማሰናከል ያለውን ሁኔታ ዞር ብለህ ማየት የለብህም አለ አላሁ ስብሓነ ወተዓላ። ስራህን ብቻ ነው መስራት ያለብህ ኢነላሃ لا يهدي القوم الكافرين አላሁ ስብሓነ ወተዓላ ስራህን ማድረስ ተልኮን ለማሳካት የራስህን ጥረት ማድረግ መቻል አለብህ እንጂ ሂዳያ ግን አላህ ነው። ጫፍ ወጥቶ ያፈነገጠና የካፍርነት ካባ የለበሰውን አይፈልገውም አላህ። ለሂዳያት ያልታጨ ነው። ቁል ያ አህለል ኪታብ ለስቱም አላ ሸይን ሐታ ቱቂሙ ተውራተ ወልኢንጂል ብለህ በላቸው ያ ሙሐመድ ይላል አላሁ ስብሓነሁ ወተዓላ ለነዛ ለይሁዳዎችና ለነሳራዎች ለስቱም አላ ሸይ በዲን ላይ አለን ብላችሁ ስለተናገራችሁ አው ዲን ላይ ነው ያላችሁ ተብሎማ ቦታ አይሰጣችሁም ይላል። حتى تقيم التوراة والإنجيل توراة نبي الله موسى لي يوردون إنجيل إيسى لي وردو يالون إهن تكبار مادرق على الوجه الأكمل بهون ملكو ملو بملو ወማ ኡንዝለ ኢለይኩም ምን ረቢኩም ከአላሁ ስብሓን ወተዓላ ሙሐመድ ላይ የመጣውን የወረደውን ቁርአንንም ተቀብሎ ተግባራዊ ማድረግ ጭምር እስካሌለ ድረስ በፈለገ ቋንቋ እኔ ዲን ነኝ ሙተደይን ነኝ ናህኑ አብናኡላህ ወአሂባው ሌላ ሌላ ቃላቶችንም መናገር በዲን ላይ ያሉ ሰዎች ሊያደርግ አይችልም ይላል። ወለየዚደነ ከሲራ ሚንሁም ማ ኡንዝለ ኢለይከ ምን ረቢክ ጡግያነን ወኩፍራ ይላል። በላመልቀሰም ተናገረ አላህ አላህ እምላለሁ እያለ ኤላም ተውጢአቱ ሊልቀሰም ይባላል። ያ ሙሐመድ በአብዛኛዎቹ ላይ በአንተ ላይ የሚወርደው ቁርአን ጥመትንና አፈንጋጭና ኩፍርን አፈንጋጭነትን ይጨምርላቸዋል እንጂ ሌላ ለጥቅም አያበቃቸውም ይላል ጌታ አላህ ስብሓነ ወተዓላ። ስለዚህ ኢማን እምቢ ላለው ሰው ተቅዋ እምቢ ያለውን ሰው አንተ እንድትጨነቅ፣ እንድታስብ፣ እንድታዝን አይገባህም ይላል። ፈላ ተአሳ አለል ቀውሚል ካፊሪን ይላል። ተክዚበል አንቢያ አዳቸው ነው ነው ባህሪያቸው ነው። ይሄ ሐዘን ውስጥ ጭንቀት ውስጥ እንድትገባ አይገባህም ይላል። ኢነ ለዚነ አመኑ ትክክለኛ ሙስሊሞች በአላህ ዋህዳንያ ያመኑ ጌታ አላሁ ስብሓነ ወተዓላ በዋህዳንይነቱ ግራቀኝ ሳያዩ ያመኑና ወለዚነ ሃዱ እነዛ የሁዳ የሆኑ ወሳቢኡን ሳብዒ የሚባሉ አቋል በይነ ዑለማ ወበይነ ጅምሁር ልሙፈሲሪን አቋል ሙክተሊፋ ሳብዕዮች እነማን ናቸው በሚል አለ ግን ጣኢፋ ሚነን ነሳራ ይሆንና አብረተል ከዋክብ ናቸው። ብርሃን ኑር የሆነ ነገር ሁሉ ያመልካሉ። አንዳንድ ዑለማዎች ከይሁዳ የተወሰነ group ከነሳራ የተወሰነ group ተወጣቶ ነው ሳይቦች የሚባሉ የሚሉም አሉ። እነሱም ወነሳራ አትባው ኢሳ ነሳራዎችም من آمن بالله واليوم الآخر وعمل صالحا آه بالله سبحانه وتعالى أمره بإيمان يتنكاكرونا بطرا تقوى لي ያሉትም ፈላ ኸውፉን አለይህም ወላ ሁም ያህዘኑን ትክክለኛውን ኢማን የያዙ እነዚህ ሁሉ የተዘረዘሩት ለአኽራቸውም ለዱንያቸውም የሚጠቅመውን ኢማን የያዙ ስጋቱም ሐዘኑም የለባቸውም ይላል። ከዛ በመቀጠል ወደ ሌላ ቁርአን አያ ሲገባ ለቀድ አኸዝና ሚሳቅ በኒ እስራኤል ይላል። የሁዳዎች ላይ እሁድ ሙአከድ ጠንካራ የሆነ አህድ አስገባናቸው ይላል። ጠንካራ ቃል ኪዳን ሲያስገባ የሁዳዎችን በኒ እስራኤሎችን ትልቁ ዓላማ ምንድን ነው? አንደኛ አለል ኢማን ቢላህ እናምናለን፣ ኢማን እንይዛለን ብላችሁ ቃል ኪዳን ግቡ። በሩሱሎች ማመን አለባችሁ፣ ተግባሩን መፈጸም አለባችሁ ብለን አድ አስገባናችሁ ይላል። ወአርሰልና ኢለይህም ሩሱላ ላክን ትክክለኛውን መንገድና አይ አርሰልና ለሁም ሩሱላ ሊዩርሽዱሁም ወይበይኑ ለሁም አምረ ዲን ማለት ስለ ዲኑ ስለ ሀቅ የሚያሳውቋቸውና የሚያስተምሯቸውን ችግሩ ግን በኑ እስራኤሎች ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ማለት ከእነሱ ጋር የሚስማማ ከፍላጎታቸው ጋር ከነፍስያቸው ጋር የሚስማማ ነገር የሚያስተምሩ ሩሱሎች ሆነው ካልተገኙ ፈሪቃን ከዘቡ ወፈሪቃን የቅትሉን ግማሾችን በመግደል እርምጃ ይወስዳሉ፣ ግማሾቹን ያስዋሿቸዋል። ይሄ ደግሞ ዲን ላይ ስለዚህ አላህ ስብሓነ ወተዓላ የበኒ እስራኤሎች ባህሪያቸው በዚህ መልኩ አስጸያፊ መሆኑንና ዋሲቡ አላ ተኩነ ፊትና በኑ እስራኤሎች አንድ አካሄድ አላቸው። ያስባሉ ሩስሎችን በመግደልም በማስዋሸትም የሰሩትን ስራ እንደ መልካም ይቆጥሩትና አላ ዩሲበሁም በላኡን ወአዛቡን አደጋ እንዳይመጣባቸው ይገምታሉ። ፍትና እንዳይመጣባቸው ያስባሉ። አንቢያዎችን የገደሉትን ያስዋሹትን ወንጀል ነው ብሎ ባለማለት